ዛሬ ያን ማነሳው ነገር ለእናንተ ትልቅ አርአያ ይሆናል ብዬ ያሰብኩትን ነው። አንድ ሪያህ የሚባል ሰውዬ የሆነች ሴት አገባ ይላሉ ሰለፎቹ ታሪክ ሲነግሩን። እና ሚስቱን ዲን አላት የላትም ብሎ ለመፈተን ብሎ ራሱ ተፈተነ። የተኛ መሰለና አይኑን ጨፍና አድርጎ ዝም አላት። እሷ ሲተኛላት ያው ጦብዓን እንግዲህ ሙሽራ ሆነው በመጀመሪያ ቀን መቼም ይሄ ዝም ብሎ አተኛ አይባልም። የራሳቸውን ያው ሀጃቸውን ከተወጡ በኋላ ይሆናል። ወይም ደግሞ በሁለተኛ ቀን በሶስተኛ ቀን ሊሆን ይችላል። المهم የተኛ ሲመስላት አይ እንግዲህ የሰውዬ እኔን ካልፈለገኝማ እኔ ደግሞ የምፈልገው ሀጃ አለኝ ብላ ተነሳችና ሾለክ ብላ ወጣ ሶላቷን ጀመረች። ሌሊቱን ለአራት ከፈለችው። ሩብዕ አልአወል፣ ሩብዕ አሳኒ፣ ሩብዕ አሳልስ፣ ሩብዕ አራቢዕ። ከዚያ በኋላ የመጀመሪያውን ጨረሰች። ያሪያህ ቆም አለችው። ኢንሻአላህ አቆም አቆም ኢንሻአላህ አላት። ሁለተኛውን ጨረሰች። ስድስት ሰዓት ሆነ። ያሪያህ ቆም አለችው። ኢንሻአላህ አቆም አላት። ሶስተኛውን ጨረሰች። ዘጠኝ ሰዓት ሆነ። ያሪያህ ኧረ ቁም፣ ኧረ ምን ሆንክ? ተነስ። ምን አለችው? ذهب المحسنون وأنت نائم ሰዎች እኮ በየቦታው የመልካም ስራ የሚያሳስባቸው ደግ ሰራተኞች፣ መልካም ሰዎች አለፉህ ሄዱ እኮ አንተ ብቻ ተኝተህ ቀረህ። አይጉድ! ምን አይነት ሰው ነው አንተን እንዳገባ የገፋፋኝና ስለ አንተ ጥሩ ነገር ነግሮ ለዚህ አበቃኝ በማለት እያዘነች ይህንን የቀረውን ሰዓት ፈጀች ይላል። እንግዲህ ሰውየው ተነሳ ሊፈትናት ከሆነ አኪድ አሽረ ለዋኺር ይነሳል ይነሳል ማለት ነው። አሁን እኔ ስለሷ ባለፈው ትምህርቴ ላይ የሆነ ነገር ብዙ ተናግሬያለሁ። ግን ዛሬ የምፈልገው ስንቶቻችሁ ሴቶች ናችሁ ባሎቻችሁን እንዲህ ለዒባዳ እርዳታ የምታደርጉ ሴት ልጅ ባሪያ ሴት ልጅ የአላህ ስብሓንሁ ወተዓላ ባሪያ ናትና የአላህ ስብሓንሁ ወተዓላ ባሪያ የሆነውን ባሏን ለአላህ ስብሓንሁ ወተዓላ ያለውን ታዛዥነት በትክክል እንዲፈጽም አስተዋጽኦ የምታደርግ ሴት ስንቷ ናት? አሁን አሁንማ ያለ የምናያቸው ሴቶች እኮ ለባሎቻቸው ዲን እንዲይዙ ግፊት ማሳደርና እርዳታ መስጠት አይደለም ተቃራኒ ነው የሚሆኑት ዒባዳ እንዲያደርግ እንቅልፍ አቋርጦ እንዲነሳ በፍጹም ድጋፍ የሚሰጡ በጣም ጥቂቶች ናቸው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው رحم الله رجلا قام من الليل فصلى وأيقظ امرأته فإن عبت نضحها في وجهها الماء رحم الله امرأة قامت من الليل فصلت وأيقظت زوجها فإن عبى نضحت في وجهه الماء بميل በግልጽ ያስተማሩት ሐዲስን ነው እቺ ሴትዮ ተገበረችው የሚባለው። ምንድን ነው ያሉት ነቢይ ዓለይሂ ሰላቱ ወሰላም? አላህ ስብሓነሁ ወተዓላ አንድ ወንድ ተነስቶ ለሊት ተነስቶ ለራሱ ሶላቱን እየሰገደ ሚስቱንም ለዚህ አይነት እድል እንድታደል እንድትታደል በውሃም ቢሆን ፊቷን ረጭቶ እንቅልፏን አባሮ አስነስቶ ለሶላት ያበቃ ሰው አላህ ይዘንለት አሉ። ለወንድ በወንድ ነው የሚጀምረው ማለታቸው ነው። አዎ ወንዶቹ ናቸው ሴቶቹ እንዲህ ሊያደርጉ የሚገባው ነው። ግን ሴቶችም ሊያረጉ የሚችሉ መሆኑን እዚያው ጠቆሙ። እዚያው ሐዲስ ላይ رحم الله امرأة قامت من الليل فصلت وأيقظت زوجها فإن أبى نضحت في وجهه الماء በሌሊት ተነስታ ለራሷ የምትሰግድን ሴት አላህ ይዘንላት። ባሏንም የምታነቃ የምትቀሰቅስ እምቢ ቢል እንኳን በውሃ ፊቱን አጠብ አርጋ ፊቱን ረጨት አርጋ የምታስነሳን ሴት አላህ ይዘንላት ያሉትን ሐዲስ ነው እኮ ያስታወሱት እነዚህ ሰዎች። ይቺ ሴትዮ የወሰደችው እርምጃ በጣም ከባድ ነው። إذا صليا إذا أيقظ الرجل أهله من الليل فصليا أو صلى ركعتين جميعا كتب في الذاكرين والذاكرات ባልና ሚስቶች ወይም ሚስቱን አስነስቶ ሌሊት ሁለት ረካ አንድ ላይ ሆነው የሰገዱ ሰዎች አላህ ስብሓነሁ ወተዓላ والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما بمالت من دا تلك من دا تزقايت ولا تشوال አላህን የሚዘክሩ ወንዱም ሆኑ ሴቶች ያላቸው ውስጥ ይጠቃልላሉ። ሁለት ረካ ግን عبر يعلون بروجرام تمركتوتا إلى إذا أيقظ الرجل أهله فصلى أو فصلى ركعتين جميعا عند لا يهنت ركعته كتبا من الذاكرين كثيرا من الذاكرين الله والذاكرات يتفعلوا إيه في سنن أبي داود يلا حديثنا هلتم حديث أبو داود بإسناد صحيح يزدد حديثنا إلى الله እንግዲህ የነዚህ የዚች ሴትዮ ተግባርና የነዚህ ሐዲሶችን አስተምሮት ያየ ሰው አሁን ያለንበት ተጨባጭ ምን ያህል ነው? ስንቶቻችሁ ሴቶች ናችሁ? አላህ ስብሓነሁ ወተዓላ ፍቃዱ ይሁንና አላህ ያስተካክልልን እንጂ ወንዶቻችሁን ለዲን ጀማዓ እንዳያመልጣቸው ትምህርት እንዲከታተሉ ቅያመን ሌይል እንዲኖራቸው አረ የተጣለባቸውን ኃላፊነት በአግባቡ እንዲወጡ በማድረግ ጥረት የምታደርጉ ስንቶች ናቸው? እስቲ ሌላ አቋም እንመልከት። ሌላዋ ሴትም ለባሏ እንዴት አርጋ ድጋፍ እንደሰጠች እንይ እስቲ። ጦልሐት ብን ዑበይድላህ እዚያው እኮ ነው ሰሓቦቹ ጋር። ጦልሐት ብን ዑበይድላህ አንድ ቀን ሀብታም ናቸው እንግዲህ ጦልሐ በጣም አላህን ፈሪ ናቸው። በጣም አብይ ናቸው፣ አጠጭ ናቸው፣ ይሰጣሉ። አንድ ጊዜ ሰባት መቶ ሺህ ዲርሃም መጣላቸው ይላሉ። ሰብዑ ሚአቲ አልፊ ዲርሃም ሰባት መቶ ሺህ ብር እጃቸው ገባላቸው። ታዲያ ሰባት መቶ ሺህ ብር የመጣለት ሰው ያ ዲርሃም ያለው ሰው ምንድን ነው የሚያደርገው አሁን በዘመናችን ቢሆን ወዲያውኑ አውሮፓ፣ አሜሪካ፣ ዱበይ ምናምን ነው አይደል የሚከደው? ይሄ ሰሓቢ ግን እንቅልፍ አታደረ። ወላሂ ታሪክ ጸሐፊዎችም እንደሚሉት ታውቃላችሁ፣ ጊንጥ እንደበላው ሲንገበገብ ሲንፈቀፈቅ አደረ። መተኛት አልቻለም። ሚስቱ እንዴ ምን ሆነህ ነው? የአቡበክር ስድቅ ልጅ ኡሙ ኩልሱም የምትባል ልጅ በኋላ ነበረቻቸው። እሷን አግብተዋል ይላሉ። እሷ ናት ሚስታቸው፣ የመጨረሻ ሚስታቸው ይባላል። አልሙሂም ምን ሆነህ ነው ጦልሓ እንዲህ የምትጨነቀው አለቻቸው። አንቺዬ እንዲያው ከማታ ጀምሬ እያሰብኩ ያለሁት ምን ይሆናል አላህ ስብሓነሁ ወተዓላ ይህን አይነት ገንዘብ ሰጥቶኝ ለየመቻ መሳኪኑ መድረስ ያለበት እኔ ጋር ተከማችቶ አሁን በረሃብ የሚቆላውና የሚንገላታው የሚንሰፈሰፈውን ሳስታውስ እንቅልፍ መውሰድ አቃተኝ። እንዴት ነውስ ደግሞ ይህን ኃላፊነት የምወጣው ብዬ ተጨነቅኩኝ። ቤት ይህንን ገንዘብ አስቀምጬ ምን ሊበጀኝ ነው ብዬ አልዋል። ምን ሆነህ ነው? ጓደኛና ስንት ወዳጅ የለህም እንዴ? እነሱ ረሳቸው እንዴ? እና ምን ላርግ እነሱ ጋር እንዴ? ሲመጡ አከፋፍላ ነገ ኃላፊነቱን በዚህ መልኩ ነው መቀነስ መላቀቅ ያለብህ። አረ ወላሂ ማሻ አላህ አንቲ ሙወፈቃ ቢንቲ ሙወፈቅ አንቺ አላህ የባረከሽ ቀናውን መንገድ ያሳየሽ ድሮስ የዚያ ሰውዬ ልጅ አይደለሽ አሉና ጠዋት ሱብያቸውን ሰገዱና ቁጭ መጡ ሰሓባዎች ሲመጡ ና ይህን ያህል አንዱ ይህን ያህል አንዱ ይህን ያህል ሰጥተው በሙሉ ጨርሰው ወደ ቤታቸው ተመለሱ አንድ ነገር ለቤታቸው ሳያስቀሩ ያንን አከፋፍለው መጡ እኔ አሁን ስለ ጦልሓ ሰኽይነት የጦልሓን ቸርነት የጦልሓን ጭካኔ ጦልሃ ከገንዘብ ጋር ያለው ግንዛቤ ምን እንደነበረ እሱን አይደለም ማውራት የፈለግኩት። ይቺ ሴትዮ ግን እንዴት ለባሏ የመፍትሄ ሀሳብ የመፍትሄ ተካፋይ እንደነበረች አረ እንደውም እሷ መፍትሄውን እንዳመጣችው ደግሞ መፍትሄው ከገንዘብ ከመላቀቅ ጋር ያጀማ ገንዘብ እኮ ጭንቀት ነው ሐላሉሁ ሒሳብ ወሐራሙሁ ዒቃብ። ገንዘብ በሐላል እንኳን አግኝተው ሒሳብ አለ። ምን አይነ ምን አይነ ጅእተ ብሂ ወምን አይነ አኸድተሁ ወፊማ አንፈቅተሁ ነው። أما الحلال أما الحرام فموقعه معروف ይቺ ሴት ባሏንም ረድታ ራሷንም ከጭንቀት ነጻ አርጋ ሰላም ህይወቷን በሙሉ በሰላም አሳደረች፣ አዋለች። ህይወቱንም ለሌላውም ሴት ለሌሎቻችንም መፍትሄው ይሄ እንደሆነ አማና ያለበት የራሱ ገንዘብም ቢሆን እኮ ከሱ በላይ ከሆነ ወፊ አምዋሊሂም ሐቁን ማዕሉሙን ሊሳኢሊ ወልመሕሩም በተለይ በሰፈሩ የሚራብ ሰው እያለ እሱ ሊደርስለት የሚችል አካል እየተንገላታ እያለ እሱ ጋር ይህን ያህል ገንዘብ ተሰብስቦ ዝም ብሎ ማየት በራስ ላይ መጨከን ነው። አማም አላህ ምን ሊበጀን ነው? ወላሂ ላ ዩእሚኑ ወላሂ ላ ዩእሚኑ ወላሂ ላ ዩእሚኑ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። قيل من يا رسول الله أرمان يا رسول الله እንዲህ አማኝ አይደለም እንዲህ አማኝ አይደለም እያሉ የሚምሉበት ማን ነው? ምን አይነት ሰው ነው? ያ ረሱላላህ ቃለ መን ባተ ሸብዓን ወጃሩሁ ጃኢዑን وهو يعلم به من بات شبعان ጠግቦ ያደረ ወጃሩሁ ጃኢዑን ጉረቤቱ እየራበው ወሆ ያዕለሙ ቢህ እሱ እንደራበው እያወቀ ስንቶቻችን እንደሚርባቸው የምናውቃቸው አሉ። ኢትዮጵያ ውስጥማ እኛ ሀገርማ አሁንማ ረሀብተኛ እኮ እንደ ፋሽን ሆነ እኮ መደንገጥ ቀረ እኮ። ድሮ ረሃብ ነገሌ አካባቢ ወይም መገሌ ሀገር ላይ ረሃብ አለ ሲባል አንበጣ መጣ፣ ድርቅ መጣ፣ ዝናብ የለም፣ ጦርነት ነው ሲባል አሁን መደንገጥ ቀረ። ተለመደ። ጨካኞችም ሆነ ይመስለኛል። አርአያ ሆኖ የሚያስተባብርም ብዙ የለም ሱብሓነላህ ሴቶች በሰለፎች ዘንድ የባሎቻቸው ደጋፊዎች ነበሩ ረዳቶች ነበሩ በጎን ቁመው የሚችሉትን ያህል ለኸይር ለኢስላም ለጥሩ ነገር የሚረዱ ሴቶች ነበሩ ሴቶች ሲፈልጓቸው መርኪያ ናቸው። ሲፈልጉ የኢስላም አካሎች ናቸው፣ የዲን ተባባሪዎች ናቸው። ከዚያ ሁሉ ደግሞ በፊት የልጅ እናቶች ናቸው። እንግዲህ ልጅ የወለደ ልጅ ያሳደገ ጥሩ ልጅ የሆነለት ሱብሃንአላህ እንኳን እያለ አይደለም ከሞተ በኋላ እንኳን መታሰቢያው መኩሪያው ነው። ኢዛ ማተ ብኑ አደም እንቀጠዐ ዐንሁ ዐመሉሁ ኢላ ሚን ሰላስ። የአደም ልጅ ሲሞት ሁሉ ነገር የገቢ ምንጩ በሙሉ ይቋረጣል፣ ደሞዙ ይቆማል፣ ገቢዎቹ በሙሉ ንብረቶቹ በሙሉ ይከፋፈላሉ፣ የሰው ሐቅ ይሆናሉ። ኢላ ሚን ሰላስ ሶስት መንገዶች ሲቀሩ ሶስቶቹማ አሁንም ይቀጥላሉ። አንደኛው ወለዱን ሳሊህ ጥሩ ልጅ ጥሩ ልጅ ታዲያ ከጥሩ ሴት አይደል የሚወለደው? ጥሩ ሴት ካልሆነች እኮ እሷ ከሷ የሚወለደው ልጅ ምን ይበጃል? ለምን ይበቃል? ለምን ይሆናል ብለህ ታስባለህ? እንኳን ለአንተ ሊሆን ለሱም ላይሆን ይችላል። እንኳን ለደረጃ ከፍተኛ ለአኼራ ሊጠቅምህ እንዲያውም እንዳያስቀጣህ ያሰጋል ሱብሓነላህ በተቻለ ያህል ልጆች ጥሩ እንዲሆኑ የኛ ጥሩነት ያስፈልጋል ልጆች ጥሩ እንዲሆኑ ጥሩ እናቶች ልንመርጥላቸው ይገባል መጥፎ ሴት አግብተህ መጥፎ ልጆች ቢወለዱ አንተ እንጂ እነሱ አይደሉም ጥፋተኞቹ። አንተ እንጂ እነሱ አይደሉም ተጠያቂዎቹ። تنكح المرأة لأربعين لمالها لجمالها لحسبها لدينها ፈንፈር ቢዛት ዲን ተሪበት የዳክ የሰው ልጅ ለጋብቻ የሚፈልጉት ሴትን ልጅ ለጋብቻ የሚፈልጋት ወንድ ልጅ ከአራት መስፈርቶች ለአንዱ ነው ወይም ለሁሉም ነው። ሁሉም አንድ ላይ ሆነው ከተገኙ መቼስ ማርሽጦ ምን ይበሉ ነው። ካልተገኙ ግን አንዱ ገንዘብ የሚፈልግ አለ፣ ሰርቶ መክበር ያልቻለ አግብቶ ሊከብር የሚፈልግ የዘመኑ አብዛኛው ወጣቶች ስሜት እንደዚያ ነው። ሌላው ደግሞ መልከኛ መልክ የሚፈልግ አለ። ለራሱ ፉንጋ ይሆንና መልከኛ ገባ ተብሎ እንዲወራለት ፉንጋም ባይሆን መልከኛ ብቻ የመልክ ምርኮኛ አለ። ሌላው ደግሞ የዘር ዘር ነው የነገሌ ዘር ይልና የነገሌን ዘር ማግባት ትልቅ ንግስና ይመስለዋል። ከዚያ ደግሞ የተጨመረ ምን አለ? ዲኗን የሚል ዲን ብሎ የሚመጣ ሰው አለ። አዎ ስለ ትዳር ሲወራ እንደውም አሁን እኮ አብዛኛው ፋሽኑ ሀታ ዱርየው እንኳን እንደ ልቡ ሲደነፋ ሲፈነጭና እዚያ ወዲህ ወዲያ ወዲህ ሲረግጥቁ ኑሮ ወደ ትዳር ሲመጣ የቤት ልጅ ይፈልጋለሁ ይላል። المهم ዲን የሚፈልጓሉ ነቢ عليه الصلاة والسلام ምን አሉ? فاظفر بذات الدين تربت يداك ዲን ያላትን ምረጥ፣ አለበለዚያ ይሄን ካላደረክ እንደማለት ነው ይላሉ። ተሪበት የዳክ እጅህ አመድ አፋሽ ሁን ማለታቸው ነው። እጅህ ትድረቅ፣ እጅህ ትጥፋ ማለታቸው እርግማን አይደለም። ካልመረጥክ ግን ይሄ ነው የሚሆነው ማለት ነው እና ብዙ ትዳሮች በዲን ላይ ያልተመሰረቱ ዲን ምርጫ ያልተካሄደባቸው ዲን ምርጫ ያልተደረገባቸው ከፍተኛ ስቃይና ውርደት ላይ ነው የደረሱት። ሀታ ተወልዶ በመሀከላቸውም ልጅም የማይፈይድ የማይጠቅም ሆኖ ለአባትና ለእናት ሰቃይ ሰቆቃ የሆኑ በጣም ብዙ ናቸው። ሴት ልጅ ማለት ጥሩ አልመርአቱ ሳሊሐ ማለት ምን ማለት ነው? إذا نظر إليها ተሱሩሁ ሲመለከታት የምታስደስተው የምታምረው ካጠገቧ ሳይኖር ሲቀር ራሷንም ገንዘቡንም የምትጠብቅ ተገኝቶ ደግሞ እሷ ጋር በሚሆንበት ጊዜና እሷን ሲፈልግ የምትታዘዘው ናት። አያችሁ? ጥሩ ሚስት ጥሩ ሚስት ማለት በኸይር ላይ የምትተባበረው ወተዓወኑ ዐለል ቢሪ ወተቅዋ በዚህ መሰረት እንኳን ከባሏ ጋር ከሌሎች ሰዎች ጋራም የምትተባበር ነች። በመጥፎ ነገር ላይ ደግሞ የማትተባበር ነች። መጥፎ ነገር ላይ እንኳን እሷ ልትሳተፍ አይደለም እሱም መጥፎ ነገር ላይ እንዳይሳተፍ ከፍተኛ ምክር የምትሰጥ የምታስተካክለው የምትመክረው የምታስመክረው ይህ እምቢ ካለ የምትለይ ነች ጥሩ ሴት ማለት ይች አሁን ያለው ማህበረሰብ ጋርም እንዲህ ያሉ ሴቶች የሉም ማለት አይደለም ግን ቁጥራቸው በጣም ጥቂቶች ናቸው ሴቶች ሴቶች ናቸው፣ ዲን የለውም፣ ስለማይሰግድ ዕልም ስለማይማር ኪታብ ስለማይፈልግ እስልምናን ስለሚያንቋሽሽ ብለው ትዳራቸው እንዲፈርስላቸው የጠየቁ ሴቶች አሉ። እንግዲህ ቀስ ብሎ ይስተካከል ይሆናል ይሉሃል። አሀ እርግጥ ሊተውት የፈለጉትን ያማኙበታል ሊተውት ሲፈልጉ ሶላትም አይሰግድም፣ አጅነቢም አይጠነቀቅም፣ ሐራም ሐላል አይለይም ምናምን ይላሉ። ግን መቀጠል ሲፈልጉ አይ በጣም ከባድ ነው፣ በጣም ከባድ ነው። እንዲያውም በጣም የሚገርመው በጣም አንዳንድ ጊዜ በእንዲህ ያሉ ጉዳዮች ላይ ሲሳተፉ የምናየው ብዙ ወንዶች እንደ ልባቸው ሲፈነጩ ዝም ይሏቸዋል ሴቶች። ለመለየት ባሰቡ ጊዜ ግን ከተጋቡ ጀምረው ሁለት ልጅ ሶስት ልጅ እስከሚወልዱ ድረስ የነበረውን ጥፋታቸውን የሚደረድሩ ሴቶች አሉ። አይ አይኑ ሪዳ አን ኩሊ አይቢን ከሊለቱን ወላኪን አይነ ሱቅጢ ቱብዲል መሳዊያ ነው። ድሮ ስትወደው ስታፈቅረው ስተቷ አልታያትም። አሁን ግን ስትጣላው ያንን አይቡን ሁሉ በሙሉ ለሽማግሌ ግልብጥብጥ አድርጋ ታወራና ለቃዲ ትነግርና ትፈታለች። ይሄ ጥሩ አይደለም። ይሄ ትክክል አይደለም። ሴቶች ስተት ካለ የፈለገው ፍቅር ይኑርባችሁ፣ የፈለገው ጥቅም ይኑራችሁ፣ የፈለገው መስለሃ ይኑራችሁ ከሱ ጋር ከአላህ አይበልጥባችሁም፣ ይቅርባችሁ። ግን ምከሩት፣ አስመክሩት፣ አስወቅሱት እምቢ አለ፣ ጨርሳችኋል። ኢንሻአላህ የሚቀጥለው ትውልዳችን ሊሆን የሚገባው ሴቶችም ሆኖ ወንዶች ትዳራቸው መስፈርታቸው ከዲናቸው ጋር ሆኖ ነው መሆን ያለበት። በዲን ላይ የሚተባበሩ ከሆኑ ዲን ያለበት ቤት ችግር የለውም። ዲን የሌለው ቤት ግን ዛሬ ችግር የሌለው ቢመስለንም የሚያስከትለው አኺራ ላይ የሚያመጣው ችግር ከባድ ስለሆነ ሊስተካከል ይገባል ለማለት ነው። የዛሬው ትምህርት እዚህ ይበቃል። በሚቀጥለው ትምህርት ላይ በሚቀጥለው ቀን የአላህ ፈቃዱ ከሆነ በሰላም ያገናኘን እያልኩኝ የዛሬው ትምህርቴን እዚህ አቆማለሁ። ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الجنة الخضراء بهاء قطفنا من نسائمها الثمينة بني قومي إلى القرآن هبوا نعش أبدا قرونا آمنين نعش أبدا